الحمد لله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الصلاة رقم الحديث 397 كبلوغ المرام إن شاء الله كتاب الصلاة ውስጥ ነው ያለነው በተለይ ሶላት العيدين የሁለት ዒድ ሶላት አሰጋገድ አህካም ላይ ነው ያለነው ሐዲስ ቁጥር 397 ይለኛል ያው የኪታቦች አቆጣጠር ሊለያዩ ይችላሉ ለማንኛውም من يقرأ المثنى فليتفضل مشكورا بسم الله والحمد لله والصلاة والسلام على نبينا محمد صلى الله عليه وسلم وعن أمي عطية رضي الله عنها قالت أمرنا أن نخرج عواتق وحيض في عيدين يشهد يشهدنا خيرا ودعوة ودعوة ودعوة مسلمين وتعزل حيض حيد مسلى متفق عليه طيب وعن ابن بريدة عن أبيه رضي الله عنه قال كان رسول الله صلى الله عليه وسلم لا يخرج يوم الفطر حتى يطعم ولا يطعم يوم الأضحى حتى يصلي رواه أحمد والترمذي وصححه ابن حبان وعن أم عطية رضي الله عنها قالت أمرنا أن نخرج العواتق والحيض في العيدين يشهدن الخير ودعوة المسلمين وتعتزل الحيض المصلى متفق عليه ابن بريدة كأباتو كبريدة يزو سيزقبلن رضي الله عنه قال የሚቀጥለውን ይላል ካነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ ነበሩ ተግባራቸው አብዛኝ ባህሪያቸው የሚቀጥለው ነው ይለናል ምንድነው እሱ ላ يخرج يوم الفطر የኢደል ፍጥር ጊዜ ከቤታቸው ወደ መስገጃው ቦታ አይወጡም ሐታ የጧመ እስከመገቡ ድረስ ምክንያቱም ረመዳን ነው ሲጾሙ ከርመዋል ሄዱ ሲሄዱ የግድ በልተው መሄድ አለባቸው ማለት ነው እርድ ቢኖር ሲመለሱ እርድ ይበላሉ ይባላል እርድ የለም ስለዚህ እንደ ባህላችን እንደ ምግባችን ገንፎም ሆነ ምንም ሆነ ተበልቶ ይወጣል ነው ያውሳቸው አብዛይ ተምር ነው የሚበሉት ወላ የጧሙ يوم الاضحى ኢድ አልአድሃ ጊዜ ግን አይበሉም ነበረ ምክንያቱም ሲጾሙ አልከረሙም ያው የአረፋ ቀን ቢጾሙም ማለት ነው hatta ይሰሊ ሰግደው እስከሚመለሱ ድረስ ምንም ነገር አይበሉም ነበረ ነው እዚህ ጋር ሶላተ ሶላት ዒድ አልአድሃ የዒድ አልአድሃን ሶላት እስከሚሰግዱ አይበሉም ማለት ጾመኛ ናቸው ብለን አንይዝም አይበሉም ነው የተባለው ጾም የሚለው ሸሪዓዊ ፍቹ ፀሐይ እስከሚገባ ስለሆነ ማለት ነው ይሄ ደግሞ ረፋት ድረስ ነው ስለዚህ እስከዛ አይበሉም ነበረ رواه احمد والترمذي وصححه ابن حبان حديث ያው ሶሂህ ነው እዚህ ጋር ምን ማረው ትምህርት ምንድነው የውመ ዒድ ፍጥር ሲሆን ከመሄዳችን በፊት ወደ መስገጃው ከመውጣታችን በፊት ተምሮችን ብንበላ ተወዳጅነት አለው ተወዳጅነት አለው ነው ተምሩ ስንበላው ደግሞ አንድ የሶስት ማስገባት ሳይሆን አንድ አንዷን እየበላን ብናደርገው ደግሞ አሁንም ሱናነትም አለው ተወዳጅነትም አለው ማለት ነው የኢደል አዱሃ የሆነ እንደሆነ ሳይበሉ መውጣት ነው የነብያችን ባህሪ ሳንበላ እንወጣለን ስንመለስ ከምናርደው እርድ ተሎ ብለን አርደን ገፈን ያው ተሎ የሚደርሱ ስጋዎችን ጠበስበሳ ግን እንበላለን ማለት ነው اما يوم عيد الاضحى فكان لا يطعم لانه لا يوجد قبل هذا اليوم صيام واجب يحسن تمييزه عن غيره فهو متميز بنفسه የዒድ الفطر ጊዜ የሚበሉበት ጾመው የወጡ እንዳይመስል ነው ፊትም ጾመኛ ነበሩ አሁንም ጾመኛ እንዳይመስሉ በልተው ይወጣሉ የዒድ አልአድሃ ጊዜ ግን በፊት ጾመኛ አይደሉም ስለዚህ መለየት ማያስፈልገውም ሳይበሉ ይወጡ ነበረ ሁለተኛ ያው ከቢዷን ምኗንም ለመበላላት እንዲመችም ነው እንደሰገዱ ወደ ወዳቸው ለኡዱህያ የታረደ እርድ እንዲቀመስም ተፈልጎ ነው ይላሉ የኡሙ አጥያ ሐዲስ ኡሚርና ታዘናል ትላለች አንኹሪጅ العواتق عواتق ማለት የአቲቅ ጀምዕ ነው አቲቅን አዋቲቅ አቲቅ ለአንዱ ሲሆን አዋቲቅ ለብዙ ይሆናል ማለት ነው ያው አቲክ ከተባለ ይሄም ለሴት ነው አዋቲክም ለሴቶች ነው ከስራ ነፃ የተለቀቁ ስራ ማያሰሯቸው ማለት ነው ልጃገሮች ልጃገረዶች ወይም ኮረዳዎች የሴት ጎረምሳዎች ማለት ነው ያው ለባል በሚደርሱበት ሰዓት ከስራ ይከለክሏቸዋል ብዙ ጊዜ ወደ ስራ እንዳይወጡ ያደርጓቸዋል ያው በወጣትነት መቼም ተፈላጊነታቸው በጣም ስለሚበዛ ለነሱም ክብር ከመስጠት በዛን ሰዓትም ያው ዋናው እንትናቸው ስለሚሆን የቁንጅናቸው እንትን እንዳይጠፋም ጭምር እየተባለ ከስራ ይለቋቸዋል ስለዚህ አዋቲ ቃላቸው አለ አላቲ ኡዕቲቅና عن العمل ማለት ነው ስራ ከመስራት ቦዘን የተደረጉ ማለት ነው ወልሁየዶ ወራ አበባ ላይ ያሉ ሴቶችንም እንድናስወጣቸው ታዘናል في العيدين بعيد الفطر بعيد الاضحى እሺ አዋቲቆችስ ያው ንጹህ ናቸው ይሰግዳሉ ወራ ባላ ያሉ ሴቶች መውጣታቸው ወይም እንዲወጡ መታዛቸው ለምን አስፈለገ ቢባል ለኢክታር عدد المسلمين የሙስሊሞችን ቁጥር ፐርሰንት ያበዛሉና ቁጥር ለማባዣ ነው ማለት ነው የሽሃርነ الخير አለ ተጨማሪም እደል ማን ነው ሙሰለል ዒድ ዒዱ መስገጃ ቦታ ላይ የሚደረጉ ምክሮችን ኹጥባዎችን መስማታቸው ኸይር ነው ስለዚህ ኸይር ነገር ላይ ይሳተፉ ማለት ነው ወደዕወተ المسلمين የሙስሊሞችንም ጸሎት እንዲሳተፉ ነው ወተዕተዝሉ ሁየዱ ወራ አበባ ላይ ያሉ ሴቶች ይገንጠሉ ወይም በተን ራቂ በሉ አልሙሰላ መስገጃውን ቦታ ሶላት በሚሰገድበት ሰዓት ከመስገጃው ቦታ ገለል ይበሉ ስለሆነ ሐይድ ስብስብ ነው ለአንዷ ሴት ሐይድ እንላለን የግድ ሐይዷ ማለት ታማንጣት አይጠበቅብንም እዚህ ቦታ ላይ ለምን ወራ ያው ሴት ብቻ ስለ ወንድ ስለማያይ ማለት ነው ከወንድ የምንለይበት ታ አታስፈልገንም እዚህ ቦታ ላይ ለምሳሌ ዘውጅ ዘውጃ እንላለን ዘውጅ ለሴቱ ለወንድ ምን እርግጥ ግን ሴቷን ለመፈለግ ሚስ ለማለት ዘውጃ ዘውጃ ታንጨምራለን እዚህ ላይ ግን ሐኢዷ ማለት አያስፈልግም ያው አንድ ራባሜ ወንድ ካለ አላገም እንግዲህ ቃላቱ ግን አያስፈልግም ነው يعتزل حيض المصلى أن الحيض يجتنبن مصلى العيد إذا خرجنا لسماع الموعظة ምክርን ግሳጼን ለመስማት ከወጡ ያዳምጡ ይስሙ ከዚያ በኋላ ግን ቦታ ይራቁ እዚህ ጋር አንድ ሶሃቢ ታዝዣለሁ ታዘናል ካለ አዛዡ ማን ነው ግልጽ ስለሆነ ነው የማይገልጹት ማለት ነው ነብያችን ናቸው አለይሂ ሰላቱ ወሰለም የሚያዙት አልአሚሩ ሆ ረሱልላህ ነብያችን አዘውናል ማለት ነው የዚህ ጊዜ ይሄ ቃላት ምን ሆነ ሐዲስ ሆነ ማለት ነው አለዛኩ አሁን ተግባሩን ያወራው ሰውዬ ግን አዘውናል አዛዡ ማን ናቸው ነብያችን ናቸው አብዛኝ ሴቶች አረ እንደው አንዳንድ ወንዶችም ለሶላተ ዒድ መውጣት የማይፈልጉ ወይም ሰነፎች አሉ ለምንድን ነው የማይወጡት ነብዩ አለይሂ ሰላቱ ወሰለም ወራ ባራ ያሉ ሴቶችን አውጡ ብለው እያዘዙ ምክንያት የሌላቸው ወንዶች መሆኑ ሴቶች አንወጣም ማለት የለባቸው ምክንያቱም የዒድ ቀን የመሰባሰቢያ ቀን ነው ለዒባዳ ለሹክር ለምስጋና ነፃ ምን ሆንበት ቀን ነው طيب ስለዚህ መውጣት እንዳለብን ነው እንደውም አንዳንዶቹ ለዒድ ሶላት መውጣት ዋጅብ ነው ሱና ነው የሚል ነገር አለ አንዳንዶቹ ዋጅብ ነው አሉ ለምን የሆነ ነብያችን አለይሂ ሰላቱ ወሰለም አዘዋል ውጡ ብለው ትእዛዝ ደግሞ ለግዴታ ነው የሚተረጎሙ እርግጥ አንድ ሐዲስ አለ አዘውናል ነገር ግን አላስገደዱንም የሚል ነገር አለ ወለም ይዕዘም علينا የምትለው ነገር አለ እንደሷ አረዳር ነው እንጂ አዝም አለ በደንብ ውጡ ብለው አዘዋል በግዳጅ መልኩ ስለዚህ انه واجب للامر به عليه ሁለተኛው ቀውል ሱና ነው የሚል ነው ሱና ያለው ያው መወደዱን ለማጠንከር ነው በተዛዝ መልኩ ያዘዙት እንጂ ሱና ነው የሚል ነገር አላቸው አንዳንዶቹ መጀመሪያ ላይ የሙስሊሞቹ ቁጥር አናሳ ስለነበረ ሁሉም እንዲወጣ አዘው ነበር በግዳጅነት ኋላ ላይ ግን ሙስሊሙ ቁጥሩ እየበዛ ሲመጣ ግዳጅነቱ ቀርቶ ወደ ሱናን ተቀይሯል የሚሉም አሉ ስለዚህ ቀውል ራጅህ ከሶስቱ አባባል ሱና ነው የሚለው ይበልጣል ብለዋል وعن معدية قالت أمرنا أن نخرج الع- وفي العيدين والفيض وفي العيدين يشهدن الخير ودعوة المسلمين ويعتزل الفيض المصلي متفق عليه ميكاتلون طيب طيب وعن وعن ابن عمر رضي الله عنهما قال كان رسول الله صلى الله عليه وسلم وابو بكر وعمر يصلون العيدين قبل الخطبه متفق عليه عبد الله بن عمر تزجبا ስራቸውን አላህ Subhanahu Wa Ta'ala ይውደድላቸውና ምን አሉ አብዱላህ ኢብኑ ዑመር قال كان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ ወአቡ በክርን አቡ በክርም ምክትላቸው ከሳቸው በኋላ ስልጣኑን የያዙት ማለት ነው ወዑመሩ ከአቡ ከቀጠለው ደግሞ ዑመር ስለነበሩ ዑመርም ነበሩ አሉ يصلون العيدين ሁለቱንም የዒድ ሶላቶች በየጊዜያቸው ይሰግዳሉ قبل الخطبه ከኹጥባው በፊት የጁሙዓ ኹጥባ ከሶላቱ በፊት ነው ከሶላቱ በኋላ በፊት የዒድ ግን በኋላ ነው እያለን ነብያችንም ሆኑ አቡበክርም ሆኑ ዑመርም ሆኑ ሶላተ ዒድ አልአድሃም ሆነ ሶላተ ዒድ ፍጥርም ሆነ ከኹጥባ በፊት ነው የሚሰግዱት አወል ማን እንደው መጀመሪያ ሙሰላው ላይ እንደደረሱ መስገጃው ቦታ ላይ ሱናም አይሰገድም አዛንም የለም ኢቃምም የለም አላሁ አክበር ነው ቀጣ ሶላቱን ሶላቱ ከተሰገደ በኋላ ኹጥባው ይቀጥላል ይሄ ነው ተግባራቸው ነው ሐዲሱ ሙተፈቅ عليه ነው ከዚህ ሐዲስ የምንወስደው ትምህርት ምንድነው የዒደይን የሁለቱ ዒድ ሶላቶች እና ኹጥባ እንደ ጁሙዓ አይደለም ይለያል በጁሙዓ ተቃራኒ ሶላቱ ይቀድማል ዒድ ላይ ማለት ነው ቀጥሎ ኹጥባ ይሆናል በዚህ ላይ አመቱ አህል العلم የእውቀት ባለቤቶች አብዛኙ ይሄን የሚደግፉት ተግባሩን በዚሁ ላይ ነው ይላሉ ኢማሙ ትርሚዚ የነብዩ ሰሃቦችም ሆኑ ከዛም በኋላ ያሉት በዚህ መልኩ ላይ ነው የተጓዙት በከተማ ያለው ሁሉ ይሄን ነው ሲተገብር የነበረው እንደው ኢጅማዕ ነው ማለት ይቻላል ይላሉ ነገር ግን አንድ ሰው ኹጥባውን አስቀድሞ ከቀጥሎ ሶላቱን ቢሰግድ ላይ ማለት ነው እንደ ጁሙዓ ምን ይሆናል فلو قدم خطبه على الصلاه لم يعتد بخطبته خطبه خطبه تبو አይቆጠርም وفاقا لابي حنيفه والشافعي እንደ አቡ ሐኒፋና እንደ ሻፊዒ አይቻልም ይላሉ ይሄም ቀውሉ አክሰር ዑለማ ነው ይላሉ የዘገየበት ለምንድነው ከተባለ አነ خطبه الجمعه የጁሙዓ ኹጥባ ለሶላቱ መስፈርት ሸርጥ ነው ኹጥባ ከሌለ ጁሙዓ ሶላት የለም ስለዚህ ሸርጥ ነገር ደግሞ ቅድመ ሁኔታ ደግሞ ሙቀደም ነው የሚሆነው ከማን ከመሽሩጡ ኹጥባው ለጁሙዓ ሶላቱ ከሆነ ሸርጥነቱ ከሸርጡ ነገር መቅደም አለበት بخلاف خطبه العيد بعيد خطبه ተቃራኒ የዒድ ቀን መخطብስ ሸርጥ አይደለም ወኢነማ هي ሱና ሱና ነው እንጂ ሸርጥነት የለውም ስለዚህ የጁሙዓ ቀን ኹጥባው ይቀደማል የዒድ ሶላት ላይ ግን መዘግየት ነው ያለበት አንዳንዶች ባለስልጣኖች ሰው የማይፈልጋቸው ሰዎች አሉ ልክ ሶላቱን ካሰገዷቸው በኋላ ጥለዋቸው ይሄዳሉ ስለዚህ ማስቀደም የሚፈልጉ ሰዎች አሉ ኋላ የሚያዳምጠን የለም እያሉ ማለት ነው ኤድ ላይ ይሄ አይሆንም ኹጥባ ኹጥባ ሊባል አይችልም በፊት ከሆነ በኋላ መሆን አለበት ሱና ወሱና ነው ቀጥሉ Yeah. وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم صلى يوم العيد ركعتين لم يصلي قبلهما ولا بعدهما أخرجاه السبعة أشي وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم صلى يوم العيد ركعتين የዒድ ቀን ሁለት ረካ ሰግደዋል ማለት ነው ሶላት العيد ሰግደዋል ማለት ነው ሌላ ሶላት እንዳይመስላችሁ የዒድን ሶላት ረካዓት የሰገዱ የዒድ ቀን ለሚሰሊ قبلهما ከነዚህ ከሁለቱ ረካ በፊት አልሰገዱም ወላ بعدهما ከነዚህ ከሁለቱ ረካ በኋላም አልሰገዱም ያው ብቻቸውን አይደለም የሚሰገዱ ጀማዓ ያሰገዱ ሰገዱ ከሚለን አሰገዱ ቢለን ሶላት العيد መሆኑ ግልጽ ይሆን ነበር አላየሃል የዒድ ቀን ሁለት ረካዓ ነው ቀብልያም የለው ባዕድያም የለው ያው የዒድ ሶላት ነው ተሰግዶ የሚበታተኑት ይሄ ሐዲስ ደግሞ አخرجው ሰባ ሰባቶችም የዘገቡት ሐዲስ ነው ሰባት ማለት ኢማሙ አህመድ ቡኻሪና ሙስሊም አቡ ዳውድና ትርሚዚ ነሳኢና ኢብኑ ማጅህ ማለት ነው ስለዚህ ሙሰላ ቦታ ሄደን ተህየተ መስጂድ የሚባል ነገር የለም ሱና የሚባል ነገር የለም ሄደን ቁጭ ነው ማለት ያለብን ማለት ነው በቤታቸው ሲመለሱ ግን ሁለት ረካ ይሰግዱ እንደነበር አሁን ይነግረናል ቀጥሉ <laughs> وعن أبي سعيد رضي الله تعالى عنه قال كان النبي صلى الله عليه وسلم لا يصلي قبل العيد شيئا فإذا رجع إلى منازله صلى ركعتين رواه أبو ماجه بإسناد بإسناد حسن وعن أبي سعيد رضي الله تعالى عنه قال كان النبي صلى الله عليه وسلم لا يصلي قبل العيد شيئا نبي عليه الصلاة والسلام كعيد بفيت ምንም ነገር አይሰግዱም ነበር فإذا رجع ሲመለሱ ግን ኢላ መንዚሊሂ ወደ ቤታቸው ሶላ ረካዓተይን ሁለት ረካዓዎችን ይሰግዱ ነበር ረዋሁ ኢብኑ ማጀህ ቢኢስናድን ሐሰን በጥሩ ዘገባ ኢብኑ ማጀ ዘግበውታል የቅድሙ ሰባቶች የዘገቡት ሐዲስ ከዒድ በፊትም ከዒድ በኋላም አልሰገዱም ነው ያሁኑ የኢብኑ ማጀ ዘገባ ደግሞ ከዒድ በፊት አው አልሰገዱም ከዒድ በኋላ ግን ቤታቸው ተመልሰው ሰግደዋል ሁለቱ የተጋጨ ቢመስልም አይጋጭም ነው ያኛው በኋላ የማይሰግዱ ማለት እዛው መስገጃው ቦታ ማለት ነው መስገጃው ቦታ ቀብልያን በዕድያ ማሰገዱ በቤታቸው ሲመለሱ ግን ሰግደዋል ያየሰው ዘግቧል ነው እንዳይቃረንባችሁ ምንም ችግር የለውም ስለዚህ ዑለማዎች ምን አሉ ላ በእስ አን ፊ በይቲ ኢዛ ዓደ ኢለይ ቤቱ ከተመለሰስ በኋላ ቢሰግድ ችግር የለም ችግር የለም አሉ በመሰረቱ የዒድ ሶላት ሁለት ረካዓ ነው ይሄ ኢጅማዕ ነው اجمع المسلمون على ان صلاه العيدين ركعتان فقط እንደማንኛውም ሶላት ማዕዘናት አላት ዋጅብ አላት ሱናዎች አሏት طيب የዒድ ሶላት አዳን የለውም ኢቃማ የለውም ባይሆን ተክቢራዎች ተጨማሪ ተክቢራዎች አሉ ስንት ናቸው ወደፊት ከመጣ እናያለን ከሌለ የከዒድ በፊት ከዒድ በኋላ ነፍል የለም ብሎ ነበረ እቤት ከተመለሰ በኋላ እስከሆነ ቢሰግድ ችግር የለውም ይኸው ሰግደዋልና وعنه رضي الله تعالى عنه أن النبي صلى الله عليه وسلم صلى العيد بلا أذان ولا إقامة أخرجه أبو داود وأصله في البخاري وعن ابن عباس رضي الله عنه أن النبي صلى الله عليه وسلم صلى العيد بلا أذان ولا إقامة نبي عليه الصلاة والسلام يعيد صلاة سكدوان صلى العيد ما في عيد صلاه سجدوال بلا اذان يا لا اذان ولا اقامه يا لا اقامه من يسجدوت اخرجه ابو داوود ابو داوود زغبوتال واصله معنات معنى هذا الحديث يذ حديث فري حسابو كنبرو قالات بيلجم فري حسابو ግን في البخاري بخاري ውስጥ ይገኛል ከዒድ ሶላት ላይ አዛን የለም ኢቃማ የለም جابر بن عبد بن سمره صليت مع النبي صلى الله عليه وسلم على العيد غير مره ولا مرتين بغير اذان ولا اقامه ያለ ብዙ ጊዜ ሰግጃለሁ ከነብያችን ጋር ያለ አዛን ያለ ኢቃማ አይለ ስለዚህ ለሶላት العيد አዛን ማድረግ ኢቃማ ማድረግ ይጠላል ነው የሚጠላበት ምክንያቱ ከነብያችን አልታየምና ታይሽራው ማለት ነው ኢማሙ النووي لا يشرع الاذان والاقامه لغير المكتوبات الخمس ከአምስት አውቃት ሶላት ውጭ ከፈርዱ አምስት አውቃት ሶላት ውጭ አዛን የለም ይላሉ በዚህም ላይ ጅምሁሩ ዑለማ ከሰለፎችም ከኸለፎችም ተስማምተውበታል ተቅዩ ዲን ابن ተይሚያ ረሂመሁላህ ላ ዩናዳ ለዒድና ለዒድ ሶላት ጥሪ የለውም ለስስቃ ሶላትም ለዝናብ ሲጠፋ ለሚሰገደውም የለውም ባይሆን አምስት አውቃ ሶላት ስንል የጁሙዓ ሶላት ከዛው ይመደባል አብሮ ከአምስት አውቃ ሶላት ጋር ያው እሱ አዛን ያስፈልገዋል ማለት ነው ኢቃማም ያስፈልገዋል ሌላው አሰላህ የሚባል ነገር አለ ይሄም ከሸሪዓችን አንፃር አልተሰማም አሁን حرام ላይም የሚያስተጋቡት ነገር አለ ለተራውህም ሆነ ለዚህኛው አያስፈልግም ቀጥታ አላሁ አክበር ብቻ መባል ያለበት ለዚህም ማስረጃው የሚከተለው ሐዲስ ነው ቅሩ وعنه رضي الله تعالى عنه كان النبي صلى الله عليه وسلم يخرج يوم ال... يخرج يوم الفطر والأضحى إلى المصلى وأول شيء يبدأ به الصلاة ثم ينصرف فيقوم مقابل الناس والناس على صفوف صفوف صفوفهم فيعظهم ويأمرهم متفق عليه وعنه ማለት وعن ابي سعيد الخدري ማለት ነው ከአቡ ሰዒድ ኹድሪ አሁንም ተዘግቧል رضي الله عنه ስራውን አላህ ይወደለህና قال አለ كان النبي صلى الله عليه وسلم يا الله መልእክተኛ ነበሩ يخرج يوم الفطر የዒድ الفطر ጊዜ ይወጡ ነበር والأضحى የዒድ الأضحى ጊዜ ይወጣሉ ከቤታቸው الى المصلى ወደ መስገጃው ቦታ ሜዳ ላይ ማለት ነው واول شيء የመጀመሪያው ነገር ቢኖር يبدأ به እዛ ቦታ ላይ የሚጀምሩበት ተግባር الصلاه ሶላት ነው واول شيء የነገር ሁሉ መጀመሪያ يبدأ به የሚጀምሩበት አሶላቱ ሶላት ነው ልክ እንደደረሱ ሶላት ነው ሌላ ተግባር የለውም ማለት ነው አተው ይዞራሉ ፈየቁሙ ይቆማሉ الناس ሰውን ተቅጣጭተው ፊታቸውን ወደ ህዝቡ ዙረው ማለት ነው ወናሱ ህዝቡ ደግሞ አላ ሱፉፊም በሰልፋቸው ሰገዱበት ቦታ ላይ እንዳሉ ሆነው ከዚያስ ፈያዒዙሁም ይገስጿቸዋል ወያምሩሁም በጥሩ ያዟቸዋል ወንሃሁም ከመጥፎ ይከለክሏቸዋል متفقون عليه ቡኻሪና ሙስሊም በእኛ ሀገር ግን አምስት ኹጥባ ነው የምናዳምጠው መጀመሪያ እንደደረስ ያው ተክብር አለ ብዙ ጊዜ የሚነግዱ በጀማዓ ከዚያ በኋላ እንግዲህ ፌደራል መጅሊስ ይባላል የክልሉ መጅሊስ ይባላል ሁለት ሶስት ኹጥባ በሉ ከዚያ ደግሞ የከተማዋ ባለስልጣን ይባላል እንዲሁ እያለ ብዙ ኹጥባ ማዳምጠው የምንመለሱ ትክክለኛ መሆን ያለበት እንደደረስ ሶላቱ ይቆማል ይሰገዳል ከተሰገደ በኋላ ኹጥባው ላይ ወሳኝ የሆኑ መልእክቶችም ካሉ የባለስልጣኑ የፌደራሉንም ሆነ የክልሉንም ሆነ የባለስልጣኑን ሐሳቦች ጨምቆ ኸጢቡ ነው መخطብ ያለበት መምከር ያለበት አንዱ ኸጢብ ራሱ ማለት ነው ሁሉ መሆን ያለባቸው ነገሮች እዛው ላይ ጨርሶ ይወርዳል እንጂ ኹጥባ ማብዛቱ ሱና አይደለም ለማለት ነው متفقون عليه حادث ደግሞ صحيح حادث ነው ነብያችን አለይሂ ሰላቱ ወሰለም ወደ ሶላት ሜዳ ላይ ይወጣሉ ከከተማው ወጣ ብለው ሜዳ ላይ የሚሰግዱ እዛን ጊዜው አሁን ከከተማው ስፋት አንፃር መስጊድ መስጊድ ነው ይቻላል ችግር የለውም እንደውም ዑለሞች የሚሉት የኢድ ሶላት መስጊድ ውስጥ አይሰገድም ሐጃ ጉዳይ ካላጋጠመ መሰቀር ለምሳሌ ለመውጣት ዝናብ የሚከለከል ከሆነ እንዳሁኑ ደግሞ ከተማው ርቆ ውጭ ንውጣ ቢባል አንድ ቀን የሚፈጅ ከሆነ እዛው ባሉ በያሉበት አካባቢ ትልልቅ መስጊድ ላይ ይሰገዳል ማለት ነው እንደደረስን ግን በኹጥባ ሳይሆን መጀመር ያለብን በሶላት መጀመር አለብን ኹጥባው ከሶላት ከቀደመ ያ ኹጥባ ተብሎ ሊያዝ አይችልም ነው የሚሉን ሱናውን ነቅፏልና ኢድ ሶላት ዒድ ቦታ ላይ ምንም ነገር አይሰገድም ከኢድ ሶላት ውጪ ማለት ነው የዒድ ቀን ያው ኹጥባ አለ እንደ ጁማ ሁሉ እንደውም ለየት ባለ መልኩ የዕለታ ኹጥባው ላይ ተክብር አይበዛም አላሁ አክበር አላሁ አክበር በጣም ይበዛል ማለት ነው ኢማም ካሰገደ በኋላ ፊቱ ወደ ህዝቡ መዞር አለበት መቆም አለበት ምክሮች መስጠት አለበት ሰዎች ደግሞ ሰጋጆች ተሰገዱበት ላይ መቀመጥ ነው ያለባቸው እንጂ መነሳት መሄድ የለባቸውም ኹጥባዎችን ማዳመጥ አለባቸው በጣም ተወዳጅ ነው ማለት ነው የዒድ አልአድሃ ጊዜ ያው ኹጥባውን ማዳመጡ ዋጅብ አይደለም የቸኮለ ሰው ቢሄድ ይቻላል ግን ተወዳጁ አዳምጦ ሰምቶ መሄዱ ነው ምክንያቱም ወሳኝ የሆኑ ምክሮች በተለይ በዛን ቀን መፈጸም ያለባቸውን መፈጸም የሌለባቸውን ነገሮች ኸጢቡ በደምስ የሚያብራራ። ያዳምጡ ይወደዳል ነው ኹጥባው ደግሞ በአገሬው ቋንቋ መሆን አለበት ህዝብ በማይሰማው ኹጥባ ጆሮአቸውን ቢያደነቁረው ዋጋ የለው ያላ ቀጥሉ وعن عمرو وعن عمرو بن شعيب عن أبيه عن جده رضي الله عنه قال قال نبي الله صلى الله عليه وسلم تكبير في الفطر سبع في الأولى وخمس في الأخرى والقراءة بعدهما كلتيهما أخرجه أبو داود ونقل الترمذي عن البخاري تصحيحا وعن عمرو بن شعيب عمرو ሲሆን ዋው ትመጣል ከራው ቀጥላ ብለናል ዑመር እንዳንለው አምር መለያ ነች ዋው እንደተደነገራችሁ ከዳውድ ዋው ተሰርቃ መታን ይላሉ ሰራቁ ማነው እጅ ቆረጥ እንዳትሉ ዳውድ ሲል ሁለት ዋው ነበረች ይላሉ ዑለሞች አንዷን ዋው አንስተው ወደዛ መጥቷት ይላሉ وعن عمرو بن شعيب ከአምር ብኑ ሹዓይብ ተዘገበ عن أبيه كشعيب عن جده ከአያቱ ይዘወራ ማለት ነው رضي الله عنهم يهودም ስላላሁ ለላቸውና قال አለ قال نبي الله صلى الله عليه وسلم يا الله መልእክተኛ የሚቀጥለው መልእክት ተናግረዋል ምን አሉ التكبير في الفطر ተክቢራ በዒድ ፍጥር ጊዜ አተክቢሩ ተክቢራ ፊል ፍጥር ላይ ስንት ጊዜ ነው አላሁ አክበር የሚባለው ከተባለ ሰብዑን ሰባት ጊዜ ነው ፊል መጀመሪያው ተክቢራ ላይ መጀመሪያው ተክቢራ ላይ ሰባት وخمسን አምስት ተክቢራ ነው ፊል ኡኽራ መጨረሻው ላይ ሁለተኛው ረካዓ ላይ ማለት ነው በደንብ ተረዱ ወልቂራአቱ ቂራአት የሚቀራው ግን በሁለቱም ረካዓ ላይ ቂራአት የሚቀራው بعدهما ማለት بعد التكبيرات ማለት ከተክቢራዎች በኋላ ነው ክልተይሂማ ሁለቱም ረካዓ ላይ ከተክቢራዎች በኋላ ከተክቢራዎች በኋላ ነው ቁርአን የምንቀራው ሰባት ማለት መጀመሪያ ላይ አላሁ አክበር ብለን ሱረቱል ኢድ እንገባለን ይሄ ምን ይባላል ተክቢረቱል ኢህራም የመጀመሪያ ኢህራም ተክቢራ ነው ይቺን አብረን ከቆጠረ ሰባት ይሆናል ይቺ ካልተቆጠረ ስድስት ነው የሚሆነው እንዳያደናግራችሁ በመጨረሻው ላይ ደግሞ አምስት ነው አለ አምስት ማለት ስንቆም የምንከብረውን ተክብራ ሳይጨምር ነው አለዛ ስድስት ነው የሚሆነው ስጁድ አድርገን ስንነሳ አላሁ አክበር ይላል ኢማሙ ያንን ሳይቆጥር ነው አምስት ያለው አሁን መጀመሪያ አላሁ አክበር ብለን ዱዓ ለስፍታ ቀራለን ከዛ ቀጥለን ስድስቱን ተክብራ ከታተን እንላለን ከዛ በኋላ አውዱ ቢላሂ ሸሪፍ ስለራረን ብለን ቀጥታ ወደ ሶላቱን ገባ ወደ ቂራቱን ገባለን ማለት ነው አንድ ወይም ደግሞ ሰባቱን ተክቢራ አንድ ጨርሰን ከዛ በኋላ ዱዓ ለስፍታህ ልንቀራ እንችላለን طيب ቁርአን ከዛ ፋቲሃ እንቀራለን ከዛ ቀጥሎ ሱራ እንቀራለን ተክቢራ ሱጁድ አድርገን ስንመለስ መቋሚያ ተክቢራለች እንደቆምን ደግሞ አምስት ተክቢራዎች እናደርጋለን تقال لا سدس ونلن كذا كتلن بسم الله الرحمن الرحيم الحمد لله رب العالمين من لو ما طيب كذي حادثو أخرجه أبو داود أبو داود زجبوتار ونقل الترميذي إمام الترميذي زجبوال نقل ما سيعو زجبوال مان عن البخاري كإمام البخاري تصحيحه يهن حديث صحيح نو برو إمام البخاري من ناقراتشون ትርሚዚ ዘግበውልናል ቡኻሪ ሐዲስ ቡኻሪ ላይ ዘግቦታል ነው የመስላችሁ ስለዚህ ሐዲስ ደረጃው ምንድነው ተብለው ተጠይቀው ሷሂህ ነው ብለው መናገራቸውን ኢማሙ ትርሚዚ ዘግበውልናል እያሉ ነው ያለው እንጂ ቡኻሪ አልዘገቡትም ሐዲሱ አስተያየት የሰጡ ስለ ሐዲሱ ማለት ነው طيب ولتكبروا الله على ما هداكم الى القران አላህ ልታለቁት ነው ቀናውን መንገድ ስራ ሲያዛችሁ ስለዚህ ተክብራዎች እናበዛለን ማለት ነው ስንት ጊዜ ተክብራ የሚደረገው ከተባለ ስድስት ተክብራ ኢህራምን ሳያካትት ብያቸዋለሁ አምስት የመቋሚያን ተክብራ ሳያካትት ሁለተኛው ረካ ላይ ማለት ነው ይሄ ትክክለኛው ነው ወደ ሐነፍያው መዝሐብ ከመጣችሁ ድንግርግር ነው የሚያደርጓቸው ቦታውን ይቀያይሩታል ቦታውን ይቀያይሩታል አሁን እዚህ ጋር የቀራነው ሐዲስ ወልቂራአቱ بعدهما كلتيهما ያለው ነገር ግን ሐነፊዮች የሚሉት ቅራአቱና ቅራአቱን እንደ እንዳይገነጥሉ መጀመሪያው ተክቢራ ረካዓ ላይ መጀመሪያ ተክቢራውን ያድርጋሉ በመጨረሻው ተክቢራ ላይ ማን ነው መጨረሻው ረካዓ ላይ ደግሞ ቁርአኑን ፋቲሃን ቀርቶ ሱራውን ቀርቶ ከጨረሰ በኋላ ተክቢር ያድርግ ነው የሚሉት አንዳንድ ቦታ ስከሩ ሐነፊያው መዛብ እንዳያደነጋገራቸው ማለት ነው طيب ተክቢራው ትክክለኛ አሁን እዚህ የቀራ ነው ነው እንግዲህ ስንት ተክቢራት የሚደረገው የሚለው ላይ ራሱ የተለያዩ ኺላፎች አሉ እ የመክፈቻ ዱዓስ የሚቀረው መቼ ነው የሚለው ላይም እንደዚሁ ይደነጋገራሉ የተለያዩ ሐሳቦች ያመጣሉ ማለት ነው እንግዲህ ተክቢራዎችን ካደረግን በኋላ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂ ረህማኒር ረሂም ወደ ፋቲሃ ለምን ገባብያችሁ ብያችኋለሁ መጀመሪያው ረካ የርፈዑ የደህ እጆችም ደግሞ ይነሳሉ እዚህ ቦታ ላይ ሐነፊዮችም እጅ ይነሳል ይላሉ ይስማማሉ ካነ ረሱላህ ሰለላሁ ዐለይሂ ወሰለም የርፈዑ የደህ مع كل تكبيرة የሚል ስላለ ይሄ መዝሐቡ ጅምሁር ዑለማ ነው አቡ ሐኒፋ ኢማሙ ሻፊዒም ኢማሙ ማሊክ ይስማሙበታል ይላል بين كل تكبيرتين الله اكبر كبيرا والحمد لله كثيرا وسبحان الله بكرة واصيلا وصلى الله على محمد واله وسلم تسليما كثيرا የሚለውን አንዳንድ ዑለማዎች ይበል ይላሉ ሱራት ላይ ቆያ ተነጋጋሪ ነው ለማንኛውም ሶላተል ዒድ ሲሰገድ እነዚህን ተክቢር አሁን 7 እና 6 ያልናቸው ማለት ነው ማለቱ ሱና ነው እነዚህን ተክቢራ ሳያደርግ ሶላቱ ብቻ ቢያሰግድ ሶላቱ የተበላሸ መስሎን እንዳንደነጋገር ማለት ነው ሱና ነገር ቢሰራ አጅር አለው ከተረሳ ወይም ከተወው ሰውየው ሶላቱ ተበላሽ አይባልም ያው ሶላቱ ሶላት ነው ነው ቀጥሉ وعن أبي واقد الليثي رضي الله عنه قال كان النبي صلى الله عليه وسلم يقرأ في الضحى والفطر بقاف واقتربت وأخرجه مسلم طيب ያሁኑ ሐዲስ ደግሞ በሶላተ ዒድ ጊዜ ማንኛውንም ቁርአን መቅራት እርግጥ ይቻላል ነገር ግን ነብዩ አለይሂ ሰላቱ ወሰላም አብዛኝ ቀርቶ የነበረው ምዕራፍ ወይም አንገጽ ማን ነው ከተባለ وعن ابي واقد الليثي رضي الله عنه قال ابو واقد የተባለው ሰውዬ አለ ምን አለ ካን ነብዩ ሰለላሁ ዐለይሂ ወሰለም يقرأ في الاضحى والفطر عيد الاضحى ላይ عيد الفطر ላይ ቢቆፍ ቃፍ የሚለውን ሱራ ይቀሩ ነበር وقت واقتربت الساعة اقتربت الساعة وانشق القمر يميلونم يقروا نبر على اخرجه مسلم مسلم ذغبوتا ليلى بوتا لاي سورة الأعلى أن سورة الغاشية يكرون لنبرم يا جمانو يا سمور ابن جندب حديثا كان يقرأ في صلاة العيدين بسبح اسم ربك الأعلى وهل أتاك حديث الغاشية من المال ስለዚህ አህያንም بهذا واحيانا بهذا ማለት አንዳንድ ጊዜ ይሄኛው ይቀራሉ ቃፍና ወቅት ተረበ ሰዓቱ የሚለውን ሌላ ጊዜ ደግሞ ሰቢስ ረቢከ አላና ሐራታ ከሐዲሱ ጋሻ ይቀሩ ነበረ ማለት ስለሆነ አይጋጭም በዚህ እናስማማዋለን ነው ቀጥሉ وعن جابر رضي الله عنه قال كان رسول الله صلى الله عليه وسلم إذا كان يوم العيد خالف الطريق أخرجه البخاري ولأبي داود عن ابن عمر نحوه እሺ ይሄ ሐዲስ ደግሞ የሚነግረን ያው ሐዲስ ሰሂህ ነው ቡኻሪ የዘገቡት ነው ወደ ሶላት ዒድ በምንሄድበት ሰዓት በአንድ አቅጣጫ እንሄዳለን ስንመለስ ደግሞ በሌላ አቅጣጫ መመለሱ ተወዳጅነት አለው ነው እርግጥ ወደ ቤት የሚመለሰው ያው አንድ መንገድ ብቻ ከሆነ መንገድ ፍለጋ ሄድ ያንለውም ይችላል በዛው መመለስ ነገር ግን ሱናውን ለመጠበቅ ሲሄድ በአንዱ ሲመለስ በሌላ መሆኑ ይወደዳል وعن جابر رضي الله عنه قال ስራውን አላህ ይወደልና ጃብር አለ ምን አለ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ اذا كان يوم العيد የዒድ ቀን በሚሆንበት ሰዓት خالف الطريق መንገድን ይነቅፉ ነበር ወይም ያለያዩ ነበረ ማለት ነው የሄዱበትን አይመለሱበትም ነበር ማለት ነው አخرجه البخاري بخاري ዘግበውታል አቡ ዳውድም ከብኑ ዑመር ዘግቦ ይሄን የመሰለ ነህውሁማ ነህው هذا الحديث المتقدم አሁን የቀራውን ያለፈውን ሐዲስ የመሰለ ዘገባ አለው ይላል ያው ሰሂህ ነው አቡ ዳውድ ዘገባ ማለት ነው ወደ ሶላት ዒድ ሲሄዱና ሲመለሱ መንገድ ማለያየቱ ሱና ነው ለምን አስፈለገ ሲሄዱ በሌላ ሲመለሱ በሌላ ለምን ያስፈለገ ለምን ይመስላችኋል? ሲሄዱ በዚህ የሚያገኙትን ሰው እየጎበኙ እየሰላም እያሉ እንዲሄዱ ሲመለሱ ደግሞ በዛ በኩል ያለው አቅጣጫ ሰላም እያሉ እንዲመጡ ይሄ አንዱ ነው ሁለተኛው ሲሄዱ በዘኛው የላለው ምስኪን ሶደቃ ያው ይሰጣል ሲመለሱም በዛኛው ደግሞ ያልደረሰውን ለማዳረስ በዛ ደግሞ ይሄዳሉ ሌላው ደግሞ በዚህ ሄደው በዛ ሲመለሱ የሙስሊሙ ቁጥር ምን ያህል ቢበዛ ነው ብሎ ጥላትም እንዲበሽቅና የሙስሊሙን ቁጥር ብዙ አድርጎ ለማሳየትም ነው ተብሏል በዚህም ሲሄዱ ምስክር አለ በዛም ሲመለሱ ያለው እንዲመሰክርላቸው ምስክራቸው እንዲበዛም ነው ተብሏል አላየሃል ብዙ ጥቅም አለው ነው ብዙ ጥቅም ስላለው መንገድ ማለያየቱ ተወዳጅነት አለው طيب አሁን ያልኳቸውን ሁሉ ብለዋል ለሻሃደ ለሁ ጦሪቃ ሁለቱም መንገዶች እንዲመሰክሩላቸው ነው ወይም ደግሞ ለተፋኡል ነው ተፋኡል ታቀላችሁ ተፋኡል بتغيير الحال الى المغفرة والرضا በፊት የነበረው ወንጀለኞች ከሆን ኢድን ሰግደ ስንመለስ አላህ Subhanahu Wa Ta'ala ያን ወንጀላችንን ወደ መግፊራ ወደ ምህረት እንዲቀይርልን ተፋኡል ነው እኛም መንገድ በቀየርን ቁጥር አላህም የነበርንበትን አህዋል ወደ ተሻለ ነገር እንዲቀይረው ተፋኡል ነው ብለዋል ابن القيم ግን ለሁሉም ነው ብለዋል الصحيح وما او الاصح انه لذلك كله አሁን ለጠቀስነው ሁሉ ሊሆን ይችላል የሚቀያየሩበት መንገድ ብሏል እሺ وعن أنس رضي الله تعالى عنه قال قدم رسول الله صلى الله عليه وسلم المدينة ولهم يومان يلعبون فيهما فقال قد أبدلكما قد أبدل قد أبدل لكم الله بهما خيرا خيرا منهما يوم الأضحى ويوم الفطر أخرجه أبو داود والنسائي بإسناد الصحيح وعن أنس رضي الله عنه قال قديم رسول الله صلى الله عليه وسلم المدينة ولهم يومان يلعبون فيهما فقال قد أبدلكم الله بهما خيرا أبدل لكم الله بهما خيرا منهما يوم الاضحى ويوم الفطر አነስ ናቸው ሐዲሱን እያወሩ ያሉት ቀዲመ ረሱላህ ማ ቀዲመ ገባ ማለት ቀዲመ ረሱላህ መልእክተኛው የአላህ መልእክተኛ ገቡ የት አልመዲነቱ ሙነወራ ማለት ነው ከየት ከመካ ወደ መዲና ሂጅራ አድርገው ማለት ነው ወለሁም ለመዲና ሰዎች ወለሁም ለነርሱ ማለት ለነማን ለመዲና ሰዎች የውማኒ ሁለት ቀኖች ነበሯቸው የልዓቡነ ፊሂማ በሁለቱም ቀን ጭውውት የሚያደርጉባቸው ቀኖች ነበሯቸው ስማቸው እነዚህ አሁን ያሉት እዶች እንዳይመስላችሁ ሌላ ዒድ ማለት ነው فقال ነብያችን አሉ ቀድ الله አላህ ቀይሮላችኋል ለውጦላችኋል ቢማ በእነዚህ በአመት ሁለት ጊዜ በምትጫወቱባቸው ቀናቶች ኸይረን የተሻለ ሚንሁማ እናንተ ከምታከብሯቸው ሁለት እዶች ማለት እና እነዚያ የቀየረላችሁ ማንና ማናቸው ካላችሁኝ የውመ አልአዱሃ የዒድ አልአዱሃ ዒድና ወየውመ አልፍጥር የፍጥር ቀን ናቸው ብለው አብራርተው ገልጸው ነገሯቸው አሁን እዚህ ጋር አልተጠቀሱም ቀኖቹ የፊተኛ እነሱ የሚያከብሯቸው ማለት ነው ግን በሌላ ቦታ ነይሩዝ የሚባል በዓል ነበራቸው መህረጃን የሚባል መህረጃ ወይም መህረካን ይሉታል በፋርሲያው ነበራቸው ይላል መስቀል ምን ሲመስል መህረጃ አላየሃል የሌላ እምነት ተከታዮች ያደርጉት የነበረ ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም እስላማዊ በዓሎች አሏቸው በዚህ ልዋጭ መቼም ሰው ሆኖ ጨዋታ ያስፈልገዋል በዓል ያስፈልገዋል አላህ Subhanahu Wa Ta'ala አንድ ነገር ሲከለክል የተሻለውን ሰጥቶ ነው ስለዚህ በዚህ በሁለቱ በዓሎቻችሁ ሌላን ሁለት በዓሉ ሰጥቷችኋል በእነዚያ ገና አክብሩ በፊተኛ ታከብሩ የነበረውን ድቀቁ ተውት ማለት አሁን ማክበር ያለባችሁ ማን ማን ነው የውመል አድሃና የውመል ፊጥር ነው ማለት ولهم يومان يلعبون فيما هذان اليومان احدهما يسمى النيروز النيروز ማለት በፋሪሰኛ ቋንቋ በኢራንኛ ቋንቋ ማለት ነው አዲስ ቀን ማለት ነው አዲስ አመት የምንለው ይመስላል فهو اول يوم تتحول فيه الشمس الى برج الحمل برج الحمل ያው ከዋክብቶች የሚሄዱበት የሚመጡበት መስመር አለና እሱ የሚቀየርበት ነው ይላል ሁለተኛው ደግሞ መህረጃን ወይ መህረካን ይባላል አወሉ የውምን ተተሐወሉ في الشمس ፀሐይ የምትቀየርበት ነው ይላል ቡሩጅ ሚዛን የሚባል ቦታ ላይ እና ይሄን ተከትለው አረቦች ያከብሩ ነበረ ነብዩ አለይሂ ሰላቱ ወሰለም እሱን ተውና በዛ አክብሩ ብለው እንንቀሳቀሱ አስተማሯቸው ማለት ነው ያው ፋርስ ያሁኑ ኢራን ድሮ ላይ ፉርስ የሚባለው ሀገር በጣም ትል ነበረ እንዲቀላል ሀገር አልነበረም እንዳሁኑ እንዳይመስላችሁ ማለት ነውና አረቦችን ብዙ ጊዜ እነሱን ባህል የመውሰድ ባህር ነበራቸውና እስልምና መጥቶ የጃሂልያውን በዓላት አፍርሶ እስላማዊ በዓልን ቀየረላቸው طيب ሌላ ዒድ የለንም ነው የዒድ ቀን ጨዋታ እንደሚቻልም ያሳያል የሚጫወቱባቸው ቀኖች ነበሩ በእነዚህ ቀን ተጫወቱ አሏቸው የሚለው የዒድ ቀን ያው ወንዱም ሴቱም ለየግሉ ወንዱ ለብቻው ሴቱ ለብቻ ማለት ነው ቢጨዋወቱ ይችላሉ ነው بشرط ان يخلو من المحرمات كاختلاط الرجال والنساء ወንድና ሴት ተቀላቅሎ የሚዘፈርበት ሀገር አለ እሱ አይቻልም እንደገና የኢድ ቀን ነው ጨዋታ የጨዋታ ቀን ነው ብለው የሙዚቃ መሳሪያ ሰብስበው የሚዘፍኑልንም አሉ እሱም አይቻልም ኢድን በተመለከተ አንዳንድ ጨዋታዎችን ቢጫወቱ ያለምንም የሙዚቃ መሳሪያ ማለታችን ነው እንጂ ካሴት ከፍቶ ምናምን ነገር አይደለም በራሳቸው ድምጽ ማለት ነው በሰርግ ላይ መዘን እንደተፈቀደ ቀንም ራሳቸው ተሰባስበው ይቻላል አንዳንድ መሻይኮች በሀገራችን ትንሽ ሱና እንከተላለን የሚሉ የእርቀን ሴቶች የሚዘፍኗቸውን ዘፈኖች ያስተምሯቸው ነበር እንዴት መዝፈን እንዲያሉባቸው ያስተምሯቸው ነበር ቃላትንም በደንብ አድርገው እንደገና ለብቻቸው ሆነውም ወንድ ጋር ቅልቅልም እንዳይሆን ድምጻቸው ወደ ወንድም እንዳያመጡ አድርገው አደብ ያስሏቸው ነበር ማለት ነው እሱ የተፈለገው ጨዋታው አልተገደበም በመሰረቱ ያው ሀበሾች ነብያችን አለይሂ ሰላቱ ወሰለም መስጊድ ውስጥ ይጫወቱ ነበር እና ተዋቸው እንዳከረክሯቸው ነው ነብያችን አለይሂ ሰላቱ ወሰለም ይጫወቱ መጫወት ይችላሉ ብለዋል ይችን መንገድ ይዘው እንግዲህ አህባሾች ዲቢያቸው እየደበደቡ ያቀልጡታል በሀገራችን ማለት ነው ይሄ ጭውውት ነው የተባለው ጭውውቱ ግን ግቢ ምቱ አይደለም እንደው የሚጫወት የነበረው ሀበሾቹ ራሱ መንዙም አይደለም እኮ ኢላማ እየመቱ ጦር ነገር እንደ ገና እንደሚጫወተው ኢላማ ነገር እየወረወሩ መለማመር ነበር ራሱ እስላም የሚያበረታታው ነገር ነው የሰሩት እንጂ እስላም የሚከለክለው ሽርክያት አይደለም የሚሰሩት አሁን የሚባለው መንዙም አጠቃላይ ሽርክ ነው ውስጡ እንደገና ድቢ ድቢ ነው ድቢ ለወንድ ማን ይፈቀደለት በመሰረቱ ለሰርግ እኮ ይመታ ቢባል ለሴቶች ነው የተፈቀደው ለወንዶች አይደለም በሀገራችንም ቢሆን ዛሬ ይሄ ወሃብያ የሚለውም ሳይመጣ ዲብን የሚከለክሉ በርካታ መሻይኮች ነበሩ አካባቢያችን መስጊዳችን እንዳይመታ ብለው ድቤ ካዩ ጥለው የሚሄዱ ዑለሞች ነበሩ እነዛን ግን አሁን አያነሷቸው ዲቢ መከልከል ዛሬ ተፈጠረ አድርገው ማያደርጉት ነገር ማየት ነገር የላቸውም አላ ይሐል የዒድ ቀን ጭውውት ይቻላል ሸርጡን ጠብቆ ነው መሆን ያለበት ነው ቀጥሉ وعن علي رضي الله وعن علي رضي الله عنه تعالى عنه قال وعن علي رضي الله تعالى عنه قال من السنة أن يخرج إلى العيد ماشية رواه الترمذي وحسنه وعن علي كعلي بن أبي طالب تزجب سراجنا له لله قال آل من آلو من السنة كسنة وكال صحابي ነብያችን ያስተማሩን ነው ከነብያችን ያየነው ነው የወሰድነው የቀሰምነው ነው ማለት ነው አን يخرج መውጣት الى العيد ወደ ዒድ ሶላት መውጣት ማሽየን በእግሩ እየተራመዱ እግረኛ ሆኖ ማለት ነው ማሽያ ማለት ሳይጋልቡ ጋሪም ሆነ ደራጃም ሆነ ብስክሌት መኪናም ሆነ ማንም ነገር ማለት በእግር መሽ ይባላል እግረኛ ሆኖ መሄድ ተወዳጅ ነው በመኪና ከሚሄድ በእግሩ ቢሄድ አጅር አለው ማለት ነው ትርሚዚ ዘግበውታል ሐዲሱ ሐሰኑን لغيره ነው ተባለ فاتقوا الله ما استطعتم ያው ችግር ከሌለ ባይጋልብ ጥሩ ነው ችግር ካለ ግን ጋልቦ መሄድ ይችላል አሁን ሱናውን اذا امرتكم بشيء فاتوا منه ما استطعتم ያሉ አንድ ነገር ሳዛችሁ አቅማችሁ በቻለ መልኩ ስር ፈጽሙት ነው ያሉ በእግር መሄድ ሱና ነው ሲባል መጋለብ አይበቃም ማለት አይደለም ችግር ላለው መጋለብ እንደሚችል ግልጽ ነው ነው ቀጥሉ አንድ ሐዲስ ነው ያለን وعن وعن أبي هريرة رضي الله تعالى عنه أنهم أصابهم مطر في يوم عيد فصلى بهم النبي صلى الله عليه وسلم صلاة العيد في المسجد رواه أبو داود بإسناد بإسناد لين وعن أبي هريرة رضي الله عنه أنهم أصابهم مطر في يوم عيد فصلى بهم النبي صلى الله عليه وسلم صلاه العيد في المسجد حادث ያው ደከም ያለ ነው ከአቡ ሁረይራ ተዘገበ ምን አሉ አንሁም ሰዎቹ ማለት ነው እነርሱ ማለት ሰዎቹ ማለት ነው አሷበሁም መጦር ዝናብ አጋጠማቸው ዘነበ መቼ في يوم عيد የዒድ ቀን መውጣት አልተቻለም ማለት ነው ስለሆነም ፈሰላ ቢሂሙ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን አሰገዷቸው ሶላተ العيد የዒድ ሶላት ፊል መስጂድ መስጂድ አሰገዷቸው ሐዲሱን አድክመውታል طيب ሁክሙ ግን ምን ይሁን የዚህ ሐዲስ ፍሬ ሐሳብ በምን ነው ዝናብ ከጣለ ወደ ሙሰላ መሄድ አይገደድም ሰዎች ባሉበት መስጊድ መስገድ ይችላሉ ዝናቡ ስለማያሰግድ ነው በተለይ እዚህ ሀገር ዝናብ ከመጣ አደጋ ነው الافضل في صلاه العيد ان تؤدى في الصحراء የዒድ ሶላት መቼም መስጊድ ከመስገድ ሜዳ ላይ መስገድ ይበልጣል እንደውም ከከተማ ወጣ ብሎ ይሄ ነው የነብያችን አለይሂ ሰላቱ ወሰለም ተለምዷቸውና ሱናቸው ህክማው ለምንድነው ከተባለ አብዛኙ ህዝቡ መሰባሰብ እንዲችል ነው ወንዱም ሴቱም ትልቁም ትንሹም ኦራባ ላይ ያሉትም ንጹህ የሆኑትም ለዚህ አይነቱ ስብስብ ደግሞ መስጊድ አይበቃም ሰፋ ያለ ቦታ ነው መስጊድ ከሆነ ወራባዎች ያለባቸው አይገቡማ አካተቱን ነው ያ ያ እንዳይሆን ተፈልጎ ነው ይላሉ እና ሜዳ ነበር መሰገድ የሚሻለው ነገር ግን ዑዝር ካጋጠመ መውጣት ካልተቻለ ወይም ደግሞ ለመውጣት ዝናብ ከከለከለ በተቻለው ቦታ መሰገድ ይቻላል አነ ፊዕላ في المسجد افضل ان اتسع لان المسجد اشرف وانظف من غيره فان كان المسجد ضيقا فالسنه ان تصلى في الصحراء መስጊዱ በጣም ሰፊ ከሆነ እንደ ሐረም የሚያካትት ከሆነ መስጊድ ይሰገድ አለዛ ግን ሜዳ ይሰገድ ያሉ ኢማሙ ሻፊዒ وما ذهب اليه الجمهور اصح وعليه عام المسلمين والله اعلم جمهور العلماء ግን ሜዳ ነው የሚበልጠው የዒድ ሶላት ሜዳ ነው የሚበልጠው ካልተቻለ ግን መስጊድ ይሰገር ነው ኢማሙ ሻፊ መስጊድ በጣም ንጽህና አለው ሜዳው ግን ንጽህና ላይኖረው ይችላል ስለዚህ ሰፊ ከሆነ መስጊዱ ይበልጣል መስጊድ ይሰገድ ለማለት ነው የፈለጉት ኢማሙ ሻፊ ጅምሁሩ ዑለማ ግን የለም ውጩ ነው የሚበልጠው ስፋት ስላለው ካልተቻለ ግን በቤት የሚቻባን በመስጊድ የሚቻላል ነው هذا والله اعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته